ባለፈው አስራ ቀን ከጀመርነው የቀጠለ ነው የዛሬው ፕሮግራም የሰላማዊ ትግል እንዲሳካ ግባቶቹ እንዳይደናቀፍ ደግሞ ጥንቃቄዎቹን የምናይበት ነው። ከሀገራችንም አንጻር የምናይበት ሂደት ነው ያለው። ጉዞ ረጅም ነው፣ አስቸጋሪ መንገድ ትግስት ሚያስራታ በጽናት ለመንጎድ አልጋ በአልጋ ይደር አስቸኳይ እንዲሆን እናስብ ጠቅላላ እና እንግዲህ ያው ይሄንን ከሁኔታ በኢትዮጵያ ባለው እንዴት ይታያል የሚለው በእርግጥ እንግዲህ እንዳየነው ነው በሙስሊሙ በኩል ከፍተኛ የሆነ ትግል ነው የተደረገው ያ ሁሉ ከመንግስት ከፍተኛ የሆነ በዱላ እንዲሁም ግድያ ሁሉ ሲፈጸምበት ሙስሊሙ ምንም አይነት የኃይል እርምጃ አልወሰደም። የኃይል እርምጃ እንዲወስድ ይፈልግ ነበር መንግስት። ከፍተኛ ጥረትም አድርጓል። ድንጋይ እንዲወረውሩ፣ አውቶቡስ እንዲሰብሩ ሙከራ አድርጓል። ምክንያት ያንን ያደረገበት ምክንያት ነው? ሰላማዊነታቸው ስላስቸገረው፣ ሰላማዊነታቸው ስላስጨነቀው ድንጋይ እንዲወረውሩና ያንን ተገዳ አድርጎ አክሽን ለመውሰድ ስለፈለገ ነው እና እንግዲህ እዚህ ላይ በደንብ የምንመለከተው ሰላማዊ ትግል ምን ያህል ኃያል መሆኑ ሰላማዊ ትግል ምን ያህል <laughs> ኃይል ከመጠቀም የበለጠ ኃይል እንዳለው ነው እዚህ ላይ የምንመለከተው ምክንያቱም መንግስት የሚፈልገው ኃይል እንዲጠቀሙ ነው ሙስሊሞች ነገር ግን እነሱ ኃይል አለመጠቀማቸው በጣም ስላስቸገረው በጣም ስላስጨነቀው እንግዲህ ኃይል እንዲጠቀሙ ድንጋይ እንዲወረውሩ ብዙ ጥረት ሲያደርግ የነበረበት ሁኔታ ከዛ በኋላ እንግዲህ direct የሆነ comparison ማድረግ ትንሽ ያስቸግራል የኢትዮጵያ condition እና ለምሳሌ በህንድም በአሜሪካን ያለው ሁኔታ ትንሽ የሚለያዩበት ሁኔታ ትንሽ ሳይሆን ብዙ ምክንያቱም በቆላም ነፈሰ ደጋ አሜሪካም ሆነ ህንድን ሲያስተዳድሩ የነበሩት እንግሊዞችን ቢሆኑ እንዲሁ እንትን ነበሩ እነሱ ያላሉ ከሞላ ጎደል የዴሞክራሲ እንትንም ነበር በተወሰነ መልኩ የመቃወም ሁኔታዎች እንትና ያላቸው ሁኔታ አለ የተወሰነ gap አለው ብቻ እንደ እንትኑ የ dictator ነቱ ወይንም ኃይል የመጠቀም ፍላጎቱ ኃይል የመጠቀም ሁኔታዎቹ በደረጃ የደረጃ ልዩነት አላቸው ማለት ይቻላል። በተለይ የአሜሪካዎች ስንወስድ በእርግጥ የእንግሊዙ ቅኝ ገዢዎች በርካታ ሰዎች ፈጅተዋል። ይህንን የሰላማዊ ትግል ለማዳፈን ግን ያው በመጨረሻ በመጨረሻ ያው ተሸንፈው ስልጣኑን ለህንዶች ያስረከቡበት ሁኔታ ነው ያለው። ሌላው እንግዲህ በመጨረሻ ማነሳው ከዚህ ጋር በተያያዘ የሰላማዊ ትግል የተሳካ እንዲሆን አስፈላጊ ከሆኑ ነጥቦች መካከል እንግዲህ አንደኛ መስዋዕትነት ለመክፈል ዝግጁ የሆኑ ሰዎችን mobilize ማድረግ መቻል እንግዲህ በሁለቱም ትግሎች እንደ ምሳሌ እስካሁን በምናቀርባቸው ትግሎች ውስጥ ለስኬት ከፍተኛ ሚና የተጫወተ እንደሆነ እናያለን። ይህ መስዋዕትነት ለመክፈል ዝግጁ መሆን መሆናቸው ማለት ነው እና በሁለቱም ትግሎች ውስጥ ቀደም ብዬ እንዳልኩት በጣም ከፍተኛ ቁጥር ያላቸው ሰዎች ህይወታቸውን ከፍለዋል። እንዲሁም መሪዎቹ ለበርካታ ጊዜዎች ታስረዋል። በተለይ የህንዱ ስንመለከት ጋንዲ በየጊዜው ይታሰር ነበር። ብዙ ጊዜ ታስሯል፣ በተደጋጋሚ ታስሯል። እንዲሁም ደግሞ ሌሎቹም የኮንግረስ ፓርቲ አባላቶች እየታሰሩ እየተፈቱ እየታሰሩ እየተፈቱ የነበረበት ሁኔታ ነበር እና ያው እንዲሁም ያው ህዝቡ አላለም ዓለምን በሙሉ ባስገረመና በተለይ ነጩን ህዝብ እንደ ነጭ ነጭ እንግዲህ እንደምታውቁት ነው ሲመቻቸው እንግሊዝ፣ ጀርመን ምናምን ፈረንሳይ ይሆናሉ። ሌላ ጊዜ ደግሞ እንደ ነጭ ደግሞ ይሆናሉ ሁሉ እና እንደ ነጭ የራሱ የነጭ identity ያላቸው እንደገና ደግሞ of course እንደ እንግሊዝ እንደ ጀርመን እንደ ምናምን ደግሞ የራሳቸው identity ያላቸው እና እንደ ነጭ ያላች አላለከ የሚተነትን ከሚተነትኑት ነገሮች አንዱ ነው ይሄ ሰብአዊነት የሞራል ሃይ ቫልዩ መሆን ከሌላው አላለም ከጥቁሩ ከህንዱ ከምናምኑ የበለጠ የሞራል እንትን ያላች አለው ነጩ እንደሱ ነው የነሱ ራሳቸውን የገመገሙበት ወይንም ራሳቸውን ይገልጻል እኛን ይገልጻል ብለው ያስቀመጡት criteria እና ከዛ criteria በመነሳት እንግዲህ በተለይ የጋንዲ አካሄድ እጅግ በጣም አድርጎ ያንን የራሳቸውን ምስል ጥያቄ ውስጥ የጨመረበት ሁኔታ ነበር እና ያም እንግዲህ የተጫወተው የራሱ የሆነ ሚና አለ ማለት ነው። እንግዲህ ቀደም ብዬ እንዳልኩት ምንድነው የሰላማዊ ትግል ከግቡ እንዲደርስ ከሚያስፈልጉ ነገሮች መካከል አንዱ በተለያዩ ምክንያቶች ሊፈጠሩ የሚችሉ ቅራኔዎችን ትቶ በተለይ በጋራ በሚያደርጉ ነገሮች ላይ በሚያስማሙ ነገሮች ላይ focus ማድረግ በጣም ወሳኝ ነው አለበለዚያ ዋናውን ጉዳይ ትቶ በቅርንጫፍ ነገሮች ምክንያት ችግር የሚፈጠርበት ሁኔታ አለ እንግዲህ ያንን እንደ ምሳሌ ያቀረብንበት ሁኔታ አለ ለምሳሌ አሜሪካ civil right movement uh, ላይ uh, በነ ማልኮም ኤክስ uh, በኩል የነበረው አመለካከትና በነ ኪንግ በኩል የነበረው አመለካከት እንዲሁም ደግሞ እነ Black Panthers ማለት የተለያዩ ድርጅቶች ነበሩ። ነገር ግን ይሄ አላለም በእነዚህ ድርጅቶች መካከል ያለው የሀሳብ አለመስማማት እሱ ላይ ትኩረት ቢደረግ ከዋናው ኢሹ የመራቅ ሁኔታ ሊፈጠር ይችላል። ስለዚህ ያኛው ልዩነት እንዳለ ሆኖ በዛ ልዩነት ላይ አንዳንድ ጊዜ ከማጥፋት ይልቅ በዋናው ጉዳይ ላይ focus ማድረግ አስፈላጊ እንደነበረ አስፈላጊ ነው ብሎ በማመን ያንኑ ያደረጉበት ሁኔታ ነበር እና እንደውም አንዳንድ ሙከራዎች ስለነበሩ እነዛ ሙከራዎች ለማክሸፍ ኪንግ እና ማርቲን ሉተር ኪንግ እና ማልኮም ኤክስ እንዲሁም መሐመድ አሊ አብረው ተገናኝተው እኛ የተለያየ አስተሳሰብ ቢኖርም ነገር ግን ወንድማማቾች ብለው የቀረቡበት ሁኔታ ነበር እና እያሳደረ ያለበት ሁኔታ አለ። ድካሚ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት ሾ የሞላበት ከግርሚያ ደሙ ጋሬታ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ። ሰላም ሰላም፣ በድጋሚ ጀነራል አይዲያ አለኝ የሙስሊሙ ትግል አንዱ የሰላማዊ ትግል አካል መሆኑን ለመግለጽና በጥቅሉ በሀገራችን እየተካሄዱ ያሉ በተለያዩ የፖለቲካ ቡድኖች በህጋዊ መንገድ ተመዝግቦ በመንቀሳቀስ ላይ ያሉ የፖለቲካ ቡድኖችን በሰላማዊ ትግል ውስጥ እንጌጅ ያደረጉ ስለሆነ ያንን ሁሉ የሚያካትት ነው ለማለት ነው። በሙስሊሙ ህብረተሰብ በኩል የሚደረገው የትግል ሁኔታ አንደኛው ብራንች ነው። ቅድም አዲስ እንዳለው አንድ ገጽታው ነው። ሌሎችም እስከዛሬ ድረስ በምርጫ ሂደት ውስጥ በመሳተፍ በመንግስት ያለውን ስርዓት በሰላማዊ መንገድ challenge ለማድረግ የተሰለፉ አይዶች ስላሉ እነሱንም በመመለከት ሰላ የተያዙ ሰላማዊት ግን ምን አይነት መመዘኛዎችን ቢያሟላ ነው successful ሊሆን የሚችለው የሚለውን ለማየት ነው። ቅድም አዝመላይካ ካነሳቸው ነጥቦች ጋር ነው። አንደኛ በመሰረቱ ሙስሊሙ ህብረተሰብ ትግል አንዱ አካል ስለሆነ አሁን እኔ focus የማደርገው ሁለገብ በሆነ የሰላማዊ ትግል ትደረግ ምን አይነት criteria ዎች መሟላት አለባቸው ምንለው ሰላማዊ ትግል ራሱ ትክክለኛ ፍቺው አይደለም ለነን ቫዮለንስ አመጽ የሌለበት ፍጥጫ የሌለበት ነው እንጂ ሁሉ ነገር ሰላም ሆኖ መስዋዕትነት የማይከፈልበት መታሰብ የሌለበት መገደል የሌለበት ስቃይ የሌለበት ማለት አይደለም ከበዳዮች መብትን ከሚነፍጉ ኃይሎች ከፍተኛ ጫናና ህዝብን ወደ ጫፍ ሊያወጡ የሚችሉ እርምጃዎች የሚወሰዱበትና እጅግ አሰቃቂ እርምጃዎች የሚሰነዘሩት በዚህኛው የትግል ውስጥ ነውና non violence ሲባሉ ታጋዮቹ አካሎች ናቸው እንጂ violence ያልሆኑት ብዙ ጊዜ የሚደርሳቸው ያጠፋ ምላሽ በጣም violence ህዝብን humiliate የሚያደርግ ተስፋ የሚያስቆርጥ አይነት እርምጃ ነው እና በዛ አይነት ግንዛቤ ሊያገኝ ይገባል። በሁለተኛ ደረጃ መጥቀስ የምፈልገው የሰላማዊ ትግል በመባል የሚታወቀው የተከሱ መሰረት መሪው አካል ስለምመራው ህዝብ ያለው ግንዛቤ ነው። እኔ የምመራው ህዝብ ምን አይነት composition ያለው በቅርብ ጊዜ ታሪኩ ምንድነው? በቅርብ ጊዜ traumatize ያደረጉ ያሸማቀቀውና በአስከፊ ሁኔታ ያሳፈሩ ሽንፈት አለ የምለው ጥያቄ መመለስ ያ ካለ ከጠባሳው ውስጥ አገግሟል ወይ? አሁን የመነሻ ወቅት ነው ወይ? አሁን ይህን ጥያቄን አንግቤ ብነሳ ከዛ አይነት ስጋትና የመሸማቀቅ አደጋ ካላገገመ ውድቅ ስለሚሆን ወቅቱ አይደለም ብሎ ለጥሎ አይቶ የምነሳበትን ጊዜ መገመት መቻል ያስፈልጋል። ይሄ አንዱ ነው። የህዝቡ ዝግጁነት ማወቅ አለበት። በሁለተኛ ደረጃ በህዝብ ህዝቡን በተመለከተ እነማን ናቸው ረጅም ጉዞ ከኔ ጋር መጓዝ የሚችሉት እነማን ናቸው አጭር ጉዞ መጓዝ የሚችሉት በምን መንገድ ነው ማነሳሳቸው ነው ወጣቱ ነው ወይ intellectual ኡ ነው ወይ የሰራተኛው አካል ነው ወይስ ሁሉንም አንድ ላይ mobilize ማድረግ ይችላል የሚለውን ነገር ማወቅ አለበት ማለት ነው። በደፈናው ነው አጠራጠራ አድርጌ ለዲስከሽን ማቅርበው። ይሄ ደጋፊዎቹ ስለ ደጋፊዎቹ ያለው እውቀት ነው። በሁለተኛ ደረጃ ይፋጠጠዋል የሚለውን መንግስት ብቃትና ድክመት ማወቅ አለበት። እኔ የምፋጠጠው መንግስት በህዝብ የተጠላ ነው ወይ ወይስ የተወደደ? ፖሊሲዎቹ እስካሁን አድናቆት ያላቸው ነው ናቸው ወይስ ውድቅ የሆኑ ፖሊሲዎችን ነው የሚያራምደው? ውድቅ የሆነ ፖሊሲ ከሆነ ምኑ ጋር ነው የወደቀበት? እነዛን አጣቶ ማወቅ አለበት በእኔ ትግል ላይ የምከፋፍለው ነገር አለ ወይ የኔን ትግል የህዝቡ ማስፈራሪያ አድርጎ ሊወስድ ይችላል ወይ ምሎ ጥያቄ መመለስ አለበት አሁን ሙስሊሙ ህብረተሰብ ይህንን ምላሽ መስጠት አለበት ሌሎቹ ተቃዋሚ አካሎች የሚያነሷቸው አጀንዳዎች የሚቃወሙት መንግስት ያለው ፖሊሲ የነሱን አላማ በቀላሉ ፉሽ ሊያደርግ ይችላል አይችልም የሚለው መገምገም አለባቸው ያለው መንግስት ፖሊሲው ገናና ያደረገው ምንድነው ለምሳሌ በአገራችን ፌደራሊዝም ይህን መንግስት ገናና ካደረጉ አንዱ አካል ነው በተለያዩ ብሔረሰቦች ህዝቦች ያንን አላማ የማይደግፉ የፖለቲካ ድርጅቶች አቋማቸውን ቆም ብሎ ማየት አለባቸው የምሄድበት መንገድ ያዋጣኛል አዋጣኝም እንደዚህ አይነት አካሄዶችን ማወቅ ያስፈልጋል የሃይማኖትን ጉዳይ ሲያነሱ የሃይማኖት ጉንጉንታ አለ ወይ ህዝቦች የተከፉ ህዝቦች አሉ ወይ የነሱን ጥያቄ ለመመለስ ዝግጁ ነኝ ወይስ ካምፕ ይዤ ቆሜ ከዚህ መንግስት ያልተሻለ ፖሊሲ ነው ያለኝ ብዙ ብዙ ጥያቄዎችን ማንሳት አለባቸው ማለት ነው ያለው መንግስት ከጎረቤት ሀገር ጋር ምን አይነት ግንኙነት አለው እኔ እንደ ተቃዋሚ ምን አይነት ፖሊሲ ነው ማዛምደው በርካታ ነገሮች አሉ እንግዲህ አንድም የአንድን መንግስት ጥንካሬው በጦር መሳሪያውና በመከላከያ ኃይሉ ላይ ነው ወይ በፖሊሲው ላይ ምሎን አጣርቶ ማወቅ አለበት ፖሊሲው ላይ ከሆነ ማነጣጠር ያለበት የተቃዋሚ ፓርቲ ፖሊሲው ላይ ነው ማለት ነው የተሻለ ፖሊሲ ነድፎ እኔ ይሄን አጀንዳ አለኝ የአገሬን በተሻለ መንገድ ማገልገል ይችላሉ ማለት አለበት ሌላ አይነት ድክመት ካለውም ያንን ድክመቱን exploit ማድረግ የሚችለው በሌላኛው ደረጃ የሰተሱ ዋናው የምጠቀሰው የሚያራምዱት የትግል ስልት ነው የትግሉ ስልት አንደኛ ህዝባቸውም ጠንካራ የሆነ ዲሲፕሊን አሳጥቋል ወይ ምክንያቱም በጣም ከፍተኛ የሆነ መስዋዕትነት ነው የሚያስከፍለው ሰላማዊ ሲባል ታጋዩ ህዝብ ነው ሰላምን የሚከተለው እንጂ በዳዎች ሰላማዊ መንገድ አይከተሉም ያሸማቅቁታል ይገርፉታል ያስሩታል ያንን መከራ ችሎ ወደፊት መራመድ የሚችልን ህዝብ አዘጋጅቶ ነው መምጣት ያለበት ለዛ ካልተዘጋጀ መጀመሩ ከንቱ ነው ትእዛዛትን ታስተላልፍ ያ የማስተላልፈው ትዛዝ ተሰሚነቱ ምን ያህል ነው የሰንሰለቱ ሁኔታውስ ምን ያህል የተያዘልኝ ነው ከየት ተነስቶ ወዴት ይደርሳል የሚለውን አጣርቶ ማወቅ አለበት ትዛዝ አስተላልፎ ሰሚ ከሌለው ችግር አለበት ማለት ነውና የሚከተለው ትግስት ሁሉን ያካትታል ወይ የገበላይነትን ነው የምፈልገው ብሎ ከተነሳ በርካታ የህብረተሰብ ክፍሎች ይከተሉታል። ግን አንድን ሴክተር ብቻ መፍትሄ ነው የምፈልገው ካለ ሌላኛው ጥቅሜን ሊጋፋ ይችላል ስለምን ወደ ኋላ መቅረት አለ። እሱን ሁሉ በሚገባ ተገንዝቦ ትግሉን ጎዳናው ጉዞውን ማጠናከር መቻል አለበት። እርጋታ ሩቅ ነው መንገዱ ስሜት የሴቱን የወንዱ ከፍታ ቦታለው ገደላ ገደል ነው ወንዞች የሞሉበት ፈተና የበዛው ጉዞው ረዥም ነው የድል ጫፍ መድረሻው ጉዞው ረዥም ነው እና አሁን ሀገራችን ያለችበትን ሁኔታ በምናይበት ጊዜ ሪሊ ሰላማዊ ትግል በምንልበት ጊዜ ቅድም እንደተባለው passive አይደለም። ብዙዎቻችን ምናልባት ባለፈው ሳምንት ሲነሳ የነበረ ነበር። ቀኝን ሲመቱ ግራን ስጥ አይነት ነገር ነው ሰላማዊ ትግል የሚመስለው እና ስለዚህ ብዙዎች ሰላማዊ ትግልን በዚህ ረገድ የሚወቅሱበትም ሁኔታ አለ። ለለውጥ ዘገምተኛ ነው የሚል እንግዲህ እንደገለጽከው ከሆነ ሰላማዊ ትግል passive አይደለም። በተቃራኒው ብዙ activity ዎች አሉት። ከዛ ውስጥ አለመተባበር አለ በስራ ማቆም አድማ በተለያዩ አይነት እንቅስቃሴዎች ማለት ነው የሙስሊሙ ትግል የተወሰኑትን አሳይቶናል ታዲያ እንደዚህ አይነት active ከሆነ እንደዚህ አይነት ስራዎችን የዕለት ተዕለት ስራዎች የሚሰራበት ከሆነ የሰላማዊ ትግል እንታገላለን ተብሎ የተመዘገቡ የፖለቲካ ድርጅቶች አሉ ምናልባት ጋዜጠኞችን በተወሰነ መልኩ ላይ ጨምር ይችላል የራሳቸውን እንትን ሲያደርጉ ይታያል በተለይ በፖለቲካ ድርጅቶች አንጻር ስናይ ኢትዮጵያ ውስጥ ከሙስሊሙ እንቅስቃሴ ወጣ ባለመልኩ በአጠቃላይ የሰላማዊ ትግል አለ ወይ ኢትዮጵያ ውስጥ? ምክንያቱም ከቀረቡት እንትኖች አኳያ ሰላማዊ ትግል አለ ወይ? ምክንያቱም ብዙ ሰዎች ይጨቃጭቃሉ። በጣም ከፍተኛ የሆነ ጭቅጭቅ አለ። ሰላማዊ ትግል ነው የሚያዋጣው ነው ወታደራዊ ትግል ነው የሚያዋጣው ምናምን እያሉ ከፍተኛ የሆነ ተለይ ዲያስፖራ ላይ በጣም ከፍተኛ የሆነ የንትርክ አጀንዳ የሆነበት ወቅት ነበር እና አሁን ከቀረቡት እንትኖች አኳያ ይሄ ለጭቅጭቅ የሚዳርግ ነው ወይ ከነጭራሽ ኢትዮጵያ ሰላማዊ ትግል አለ ወይ የሚለውን ነገር እንድታየው ነው። መሰረታዊ የሆነ ጥያቄ ነው። ኢትዮጵያ ውስጥ ሰላማዊ ትግል አለ ወይ? በሰላማዊ መንገድ እንታገላለን የሚሉ ወገኖች አሉ። ግን በሰላማዊ መንገድ እየታገሉ ነው ወይ ወይም ሰላማዊ ትግል የሚለውን ነገር እንዴት አድርገው ነው define ያደረጉት? የሚለው ነገር እንግዲህ መጠየቅ ያለበት ጥያቄ ነው፣ ተገቢ ጥያቄ ነው። ምክንያቱም እስኪ እያየን ያለነው ነገር ምንድን ነው? መንግስት እነዚህ በህግ እንግዲህ ምናልባት እነሱ በህጋዊ መንገድ ይሆናል የሚሉት ያሉት በህግ በተደነገገው መልኩ መሰረት ፓርቲ አቋቁሞ እንቅስቃሴዎችን ያደርጋል። ነገር ግን እንቅስቃሴዎችን በሚያደርጉበት ጊዜ እንቅፋት ይደረግባቸዋል። በተለያዩ ምክንያቶች እየተፈጠሩ መሪዎቻቸው ይታሰራሉ። ትንሽ ቀልጣፋ ሆነው ሰውን አትራክት ማድረግ ይችላሉ ተብሎ የታሰቡ ሰዎች ይታሰራሉ። የተለያየ ምክንያት እየተፈለገላቸው ከሀገር እንዲባረሩ ይደረጋሉ። የተለያዩ ወኪሎች ወኪሎቻቸው በየቦታው ይታሰራሉ እና እንግዲህ ይሄ ሁሉ ሲደረግባቸው እነዚህ organization ኖች እያደረጉት ያለው ምንድን ነው? ያው ሞክረን ነበር፣ ነገር ግን ያው እንደዚህ እያደረገን ነው፣ መንግስት እንዲህ እያደረገን ነው ምናምን ብሎ ከመካሰስ ውጪ መንግስት ህጉን እንዲያከብር ከፍተኛ ጥረት እያደረጉ ያሉ አይደለም በኔ በኔ እምነት። ምክንያቱም ቅድም እንዳልኩ ሰላማዊ ትግል የሚጠይቃቸው የተለያዩ ነገሮች አሉ። ከግቡ እንዲደርስ ቅድም ፍትህ የሚያነሳቸው ያው እኛም ካለፈው ሳምንት ጀምሮ ስንነጋገርባቸው የነበሩ የተለያዩ ቅድመ ሁኔታዎች አሉ ያ ነገር እንዲሳካ። ነገር ግን በነዚህ በፖለቲካ ፓርቲዎች በኩል እየተደረገ ያለውን ነገር ስንመለከተው ያ ነገር እየሆነ ያለ አይመስለኝም። በእኔ በኩል እስካሁን እንግዲህ ሁላችንም ያየነው ነገር ነው። የተወሰኑ ጊዜዎች ሰላማዊ ሰልፎችን አድርገዋል። ያው ለመንግስት አሳውቀው መንግስት የፈቀዳቸው እና አላለም ወል ኮንትሮልድ በሆነ መልኩ ማለት ነው። ከዛ በኋላ ግን እነዛ እንደሆኑ more symbolic እንዲሁ ለማሳየት የተወሰነ ጊዜ ያደረጉ ናቸው። ምናልባት መንግስት እነዛን አጋጣሚዎች የጠቀመባቸው። ጠላቶቹን identify ለማድረግ በተለይ ትኩረት ሊሰጣቸው የሚገባቸው ሰዎች እነማን እንደሆኑ በደንብ አድርጎ ጠንቅቆ እንዲያውቅ ከማገዝ በተረፈ የተቃውሞውን ትግል በየትኛውም መልኩ ወደፊት ያራመዱ ሆነው አልተገኙም። ባለፉት ጊዜያት የተወሰኑ ሰልፎችን ተመልክተናል። ግን ከዛ በኋላ የሆነው ነገር ነው? ቁልፍ ቁልፍ የሆኑ ሰዎች ተይዘው ዘብት እያወረዱ ማለት ነው። ከዛ በኋላ ምንም የሆነ ነገር የለም። እነዚህ ሰዎች ይህንን ነገር በመቃወም የተደረጉ ነገሮችም የሉ የተጠሩ ጥሪዎችም የሉም እና እንግዲህ ለምንድን ነው ይሄ የሆነው ስንል ብለን እንመርመር ካልን በእርግጥ ብዙ ነገሮችን ማየት ያስፈልጋል። እነሱን እንትን ማለት ያስፈልጋል። ግን በመጀመሪያ ደረጃ ግን እነዚህ ባለፈውም ጊዜ ትንሽ ያነሳ ነው ነገር አለ እና ፖለቲካ ፓርቲዎቹ ምን ያህል በህዝቡ ላይ confidence አላቸው፣ እንደገና ደግሞ ህዝቡ ውስጥ በእነሱ ላይ ምን ያህል confidence አለው የሚለው ነገር እሱ አንድ በደንብ መታወቅ ያለበት ሁኔታ ነው እና ያ ነገር ላይ የሚኖረን ምላሽ ቀጥለን የምናቀርበውን ጥያቄ character ይወስነዋል ማለት ነው እና በእርግጥም confidence ከሌላቸው ለምንድን ነው confidence የሌላቸው ልንል እንችላለን እና ምናልባት ወይም ደግሞ ህዝቡ በእኛ ላይ confidence የለውም ብለው ሊያምኑም ይችላሉ ወይም ደግሞ ህዝቡ በእነሱ ላይ confidence የለውም ካለ ለምንድን ነው የሌለው የሚለውን ነገር ማየት ያስፈልጋል ከዛ በኋላ በሁለቱ በህዝብና በእነሱ መካከል confidence build የማድረግ process መኖር ይኖርበት መጀመር ያለበት ማለት ነው። ከዛ ሌላ እንግዲህ የተለያዩ ምክንያቶች ሊኖሩ ይችላሉ። ቅድም ሀቅ መስማት ያነሳቸው አንዳንድ ነጥቦች አሉ እና እነዛ እነዛን ነገሮች consider መሆን አለባቸው እና እንግዲህ በማንኛውም ትግል በሰላማዊ ትግልም ሆነ በየትኛውም አይነት ትግል ላይ እንዳልኩት ሁለት ተቀናቃኝ ወገኖች አሉ። አንድ መብት ተገፏል የሚል ወገን አለ፣ አንድ ደግሞ መብት ገፋፊ አለ። እና መብት ተገፏል የሚለው ወገን ያነሳቸው ጥያቄዎች ምላሽ እንዲያገኙ የሚያቀባብራቸው የተለያዩ ስትራቴጂዎች አሉ። ልክ እንደዛ ሁሉ ያ መብት ገፋፊውም በዛ በያዘው መንገድ ለመቀጠል እና የመብት የተገፈፈውን ወገን ትግል ለማዳፈን የራሱን ስትራቴጂዎች አውጥቶ ይንቀሳቀሳል ማለት ነው እና በዚህ ሂደት ውስጥ በተለይ እንደዚህ ሰርጎ ገቦችን የማስገባት እንዲሁም ደግሞ አንዳንድ ሰዎችን መግዛት የሚቻል ከሆነ መግዛት የመሳሰሉ ነገሮች እንግዲህ ከዚህ ከስትራቴጂዎች ውስጥ መካከል ስለሆኑ እነዚህም በሙሉ ከግምት ውስጥ ማስገባት የግድ ነው። አንድ ትግል በሚደረግበት ጊዜ እነዚህ እነዚህ ሁሉ possibility ዎች እንዳሉ ማወቅ ያስፈልጋል። ከዛ በኋላ በእርግጥ እንደ መሪ ደግሞ በምንንቀሳቀስበት ጊዜ አንዳንድ consider ማድረግ ያለብን መሪ ማለት ምን ማለት ነው? አመራር ማለት ምን ማለት አመራር መስጠት ማለት ምን ማለት ነው? ለምሳሌ የኛን የቅንጅት ሁኔታ እንመልከት። ቅንጅት የተወሰነ ትንሽ የዲሞክራሲ ጭላንጭል በታየበት ጊዜ ጥሩ ምርጫ ተደርጎ ብዙ ቦታዎችን ያሸነፈበት ሁኔታ ነበር እና ከዛ በኋላ ያው መንግስት ደግሞ እንግዲህ ማጭበርበር የሚችልበትን ቦታ አጭበርብሮ ማጭበርበር ያልቻለበትን ቦታ ደግሞ ውሰዱና ፓርላማ ግቡ ያለበት ሁኔታ እና በዛን ጊዜ ውይይት ነበር እንግባ አንግባ በሚለው እና ያንን ጥያቄ በተነሳበት ጊዜ ያን ለዛ ጥያቄ ምላሽ የሰጠው ማለት ነው እንግዲህ እነዚህ ቅንጅት ግን የቅንጅት መሪዎች ናቸው እነሱ ግን ውሳኔው የተወሰነው በእነሱ ሳይሆን እንግዲህ በሚመሩት ህዝብ ሆኖ ነው እንግዲህ ያየ ነው እና ያም እንግዲህ ያስከትለው ሁኔታ አይተነዋል። እንግዲህ ያስከትለው ሁኔታ በተለያየ መልኩ መገምገም ይቻላል። ጥሩ ነው የሚልም አለ ማይልም አለ። ግን አንድ ክሊር የሆነው ነገር ምንድነው? መሪዎች እንደ የመሪነት ሚናቸውን አልተጫወቱም። መሪዎች እንደ መሪ ሳይሆን ልክ በህዝቡ ተመሪዎች ሆነው ውሳኔ የወሰኑበትን ሁኔታን የተመለከተ ነው። በሌላ በኩል እንመልከት። የሳውዝ አፍሪካ ሳውዝ አፍሪካ ነፃነቷን ማለት ጥቁሮች ወይንም ወደ ዲሞክራሲ በምትሸጋገርበት ጊዜ ከፍተኛ የሆነ የፖለቲካ tension ነበር። ምክንያቱም ለረጅም ዘመናት የተጨቆኑ ጭቆዎቹ መታገም ጦርነት እንትን ማለት አለብን፣ ነጮችን ከሀገራችን ማስወጣት አለብን፣ ለዚሱ የሚሉ በጣም ኃይለኛ ኃይለኛ ኃይለኛ የሆነ እንትን ነበር፣ ስሜት ነበር ኃይለኛ የሆነ አሁን እዚያን ጊዜ እንግዲህ የተስማሙት መጨረሻ በ power sharing ምናም ምናም ነው እና እንደዛ አይነት ነገር የለም፣ እንደዛ ሰባጣ የለም፣ ምንም የለም ብለው በጣም ከፍተኛ የሆነ ጭቅጭቅ ያነሱበት ሁኔታ ነበር። ነገር ግን ያን ጊዜ ማንዴላ ያለው ምንድነው? እኔ መሪያችሁ ነኝ። መሪ እንደመሆኔ መጠን ደግሞ ስትሳሳቱ ነግራችኋለሁ አለ እና አሁን እንደዚህ ያዛች ታስተሳሰብ ስህተት ነው አላችሁ እና እኛ ጦርነት እናሳካለን በጦርነት አይደለም እናሸንፈው አለ። ነገር ግን በምርጫ ግን እናሸንፋለን። ስለዚህ ምርጫ ሲደረግ ውጡና ምረጡ። በዛ መልኩ ያው ስልጣናችን እንቀዳጃለን ያለበት ሁኔታ ነበር እና እዚህ ላይ ለማሳየት የፈለኩት ምንድነው እሱ እንደ መሪ የመሪነቱ ሚና ወሰደ ማለት ነው። ህዝቡ የሚፈልገው ሌላ ነገር ቢሆንም ማለት ነው እና አንዳንድ ጊዜ ህዝብ ሁል ጊዜ ትክክል ላይሆን የሚችልበት ሁኔታ መቼም እንደሱ ብሎ መናገር በአሁኑ ሰዓት trending ባይሆንም ማለት ነው እና ስለዚህ ያው ይሄም ራሱ የቻለ ሌላ discussion ነው። ኢንሻአላ በሌላ ጊዜ ወይ እንደ አርስት ረጅም ነው ቃል ኪዳን ገብተናል ኢስላምን ልንጠብቅ የአሚርን ትእዛዝ ተከትለን ልንዘልቅ አሚር የታየውን አልታየንምና መታገስ ግድ ነው። አይቸኩልም ጀግና ኢስላም ይከበራል ባለንባት ምድር ዳግም እንደገና